العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أيها الإخوة والأخوات بعد السلام عليكم ورحمة الله وبركاته የዛሬው ደርሳችን ከቡሉጉል መራም ቡሉጉል መራም ሚን አድለት አልአህካም ከሚለው ኪታባችን ያው የተለመደው ማክሰኞና ሐሙስ ምንጊዜም ከኢሻ በኋላ እንደ ሪያድ አቆጣጠር ደርሳችን አለን። ዛሬ ቢመሻአቲላህ ተዓላ ሐዲስ ቁጥር 53 ነው መነሻችን። የሚቀራ ፈሊተፈደል መሽኩረን ኡሙ ሲሪን ተፈደሊ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ وعليكم السلام ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعلى آله وصحبه أجمعين وبعد اللهم بارك لنا في شيخنا واعطي عمره في عافية وحسن العمل وزده علما وتوفيقا للسامعين قال المصنف رحمه الله تعالى باب المسح على الخفين عن المغيرة بن شعبة رضي الله عنه قال كنت مع النبي صلى الله عليه وسلم فتوضع فأهويت لأنزع خفيه فقال ضعهما فإني أدخلتهما طاهرتين فمسح عليهما متفق عليه وللأربعة عنه إلا النسائي عن النبي صلى الله عليه وسلم مسح أعلى الخف وأسفله وفي إسناده ضعف والسلام عليكم ورحمة الله عليكم السلام جزاك الله خيرا وبارك فيك ርዕሳችን ባቡል መስሒ አለል ኹፈይን በሁለት ኹፎች ላይ ስለማበስ ስለመስገድ የሚገልጽ ምዕራፍ ነው ይሉናል። መስህ የሚለው ቋንቋዊ ፍቹ እጅን በአንድ ነገር ላይ ማሳለፍ እጅን አስነክቶ አንድ ነገር ላይ ማሳለፍ መስህ ይባላል። ምን የሚኖረው ምን የሚኖረው ከቋንቋ አንጻር ማለት ቋንቋዊ ፍቹ ይሄ ነው። አንድ ነገር ላይ ራሳችን እጅ ራስ ላይ ራሳችን ላይም ሆነ ሰውነታችን ላይ እጃችን አስነክተን ካሳለፍ ነው መሰሐሁ ይባላል። ሸሪዓዊ ፍቹ ግን ከዚህ ከቋንቋዊ ፍቹ ትንሽ ጫፍ ይዝና ለየት ያለ ሐሳብ ነው የሚሰጠው። ኢሳበቱ የዲ አልሙብተለቲ ቢልማ ሊሓኢልን መክሱስ ፊ ዘመንን መክሱስ ይሉታል። መስህ ማለት ሸሪዓዊ ፍቹ የረጠበን በውሃ የረጠበን እጅ በሆነ መጋረጃ ላይ ልዩ በሆነ መጋረጃ ላይ ልዩ በሆነ መስህ ይባላል ነው። እጃችን እናረጥበዋለን። አርጥበን እግራችን ላይ መጋረጃ ኩፍ አለ ወይም ደግሞ ካልስ ያለው ማለት ነው። እዛ ላይ እናብሳለን። ለሐኢልን መክሱስ ማለት የተለየ መጋረጃ ማንኛውም መጋረጃ አይደለም በጣንያ ብርድ ልብስ ምናምን ቢሆን አይሆንም የተለየ ልብስ ነው ወይ ኹፍ ነው ወይ ሹራብ ነው في زمن مخصوص በተለየ ሰዓት እያለን ነው መቼ في اوقات الصلاه ነው ማለት ያው ብዙ ጊዜ የምንጠቀመው ለማለት ነው እንደገና አሁን ወደፊት ይመጣል አገር ቤት ያለ ሰውና ጉዞ ላይ ያለ ሙሳፊር የተለየ ጊዜ አላቸው እሱን በዝርዝር የምናየው ይሆናል ማለት ነው ኹፍ ማለት ኹፍ ማለት ኺፋፍ ለብዙ ሲሆን ኹፍ ለአንዱ ነው ኺፋፍ ብዛት ነው የሚያሳየው ያው ኹፍ ነው ኹፍ ለአንዱ ነው ምንድነው ኹፍ ካለ እግር ላይ የሚለበስ ነው እግር ላይ የሚለበስ እንደ ካልሲ ያለ ከስስ ቆዳ የሚሰራ ነው ኹፍ ማለት ለምን ኹፍ ተባለ ለሚለው ለኺፈቲህ ነው ይላሉ ቀለድ ስለሚል ነው ይሄ ቋንቋዊ ፍቹ ነው ሸሪዓዊ ፍቹ ደግሞ አስሩ ሊልቀደመይኒ ኢለል ከዕበይኒ ፈአክሰረ ጫማ ጫማ ላይ የሚለበስ ጫማዎቻችንን የሚያለብስ እስከ ቁርጭምጭሚታችንና ከዛ በላይ የሚያለብስ ነገር ኹፍ ይባላል ሰዋኡ ሚን ጅልድን ወገይሪሂ ቆዳም ይሁን ሌላም ይሁን ሹራብ ይሁን ማለት ነው ብቻ መልበስ ነው የምናየው طيب ባቡል መስህ አለ ኹፈይን ከባበል ውዱእ በኋላ ነው መጀመሪያ ባበል ውዱእን ያስቀደሙት ሙአሊፉ ወይ ሙሰኒፉ ቀጥለው ደግሞ ባቡል መስህ አለ ኹፈይን ያመጡት ሊማዛ ለምንድን ነው ከተባለ ሊአነሁ በደሉን ማበስ ልዋጭ ነው የማን የማጠብ ልዋጭ ነው እግር ይታጠብ ነበር በመታጠብ ፋንታ እንዲታበስ ተፈቀደልን ማለት ነው ስለዚህ ወልሙብደሉ ታቢዑን ሊልሙብደል ሚንሁ ይላሉ ዑለማዎች ተቀያሪ ከሚቀየረው በኋላ ነው መምጣት ያለበት እንጂ ከሚቀየረው በፊት አይደለም ነው طيب ቀጥሎ ሩኽሳ የሚል ነገር አለ አይደል ሩኽሳ ባቡ المسح على الخفين ማለት ባቡ ሩኽሰት المسح على الخفين ማለት ነው ሩኽሳ ማለት ፍቃድ ማለት ነው ፍቃድ አንድ ነገር ቀለል አድርጎ የሚሰጥ ነገር ለምሳሌ ሩኽሳ አለህ ይላል ፍቃድ አለ ወይ ለማለት ርخص አለ ወይ ነው ተስሪህ አለ ወይ እንደምንለው ሉገተን አተስሂሉ ፊል አምር አንድ ነገር ማገራራት ርخص ይባላል ከሸሪዓ አንጻር ግን ርخص ማለት ማ ثبت على خلاف دليل شرعي لمعارض راجح ይላሉ لمعارض راجح አንድ ነገር ሸሪዓዊ የሆነ የታዘዘው ነገር ነበረ ያን ያ ደግሞ የታዘዘው ነገር ማስረጃ አለው ያን የሚቃረን ሆኖ ሸሪዓ ያጸደቀው ነገር ሩክሳ ይባላል። ስለዚህ በውሃ ማጠብ ግዴታ ገሱል ሪጅለይን ግዴታ ነበረ። አላህ Subhanahu Wa Ta'ala ግን ረኸሶ ምንን አልመስሐ አለል ኹፈይን ሁለት ኹፎችን ለብሶ በዛው ላይ ማበስን ፈቀደ። አያችሁት? እግራችሁን እጠቡ የሚለውን ግዴታ የሚቃረን ትእዛዝ ፍቃድ መጣ። ያ ፍቃድ ደግሞ ከነበረው ትእዛዝ ቀለል ያለ ሆኖ ማለት ነው ስለዚህ ኢነላህ ዩሂቡ አን ቱእታ ሩኸሱሁ አላህ ያቀለለው ነገር እንዲተገበር ይወዳል አሉ ነብዩ አለይሂ ሰላቱ ወሰላም ከማ ዩሂቡ አን ቱእታ አዛኢሙሁ ግዴታ ያደረገውን ነገር መፈጸም መፈጸማችን እንደሚያስደስተውና እንደሚያስ ደስ እንደሚለው ሁሉ አቅልልላችኋለሁ እዚህ ጋር ፈቅጄላችኋለሁ ያለውን ነገር ስንሰራም ደስተኛ ነው ይወዳል አላህ ብለዋል ሼኹ الحسن البصري التابعي الكبير ሰባ ከነብዩ አለይሂ ሰላቱ ወሰላም ሱሐቦች ሰባ የሚጠጉ ነብዩ አለይሂ ሰላቱ ወሰላም በሁለት ኹፍ ላይ ለማበሳቸው ነግረውኛል ይላሉ ምን ይባላል ይሄ ሐዲስ ከአስር በላይ ወይም ደግሞ በርካታ ሰዎች ያወሩት ሐዲስ ሁሉም አንድ አይነት ወደ ሲያወሩ ምን ይባላል ሙተዋቲር ይባላል ሙተዋትር ባረከላሁ ፊኩም ሙተዋትር ማለት ቁርአን የመጣው በሙተዋትር ነው የቁርአን ዘገባ በርካታ በሆነ ሙተዋትር ማለት ይሄ ሁሉ ሰው ተስማምቶ የዘገበው ነገር ውሸት ሊሆን በጭራሽ አይችልም የሚባል እስከሚመስል ድረስ ዘገባው ተስተካክሎ በስቶ የመጣ ነገር ሙተዋትር ይባላል። ኢማሙ አህመድ ተጠይቀው በአብሶ መስገድ እንደተስሏቸው ለይሰ ፊ ነፍሲ ሚነል መስህ ሸይኡን አብሶ መስገድ ላይ የምጠራጠርበት ነገር የለኝም ለመከሩ አልጠራጠርም አሉ ፊህ አርበዑነ ሐዲሰን አን ነቢይ ሰለላሁ ዐለይሂ ወሰለም ከነብያችን የተዘገቡ አርባ የሚጠጉ ሐዲሶች አውቃለሁ በዚህ ዙሪያ አብሶ መስገድ ይፈቀዳል በሚለው ላይ አሉ ሌላው እብኑል ሙባረክ የተባለው ታዋቂ ታቢዒ ነው ليس بين الصحابه خلاف في جواز المسح على الخفين በሁለት ኹፍ ላይ አብሶ መስገድ ይበቃል አይበቃም ኺላፍ የለውም ይበቃል ማለት ነው ኢጅማዕ ያለባቸውን ቦታ አድነው የሚናገሩ ሰዎች ዓሊም አሉ እሳቸውም ምን አሉ ونقل ابن المنذر الاجماع على جوازه ኢጅማዕ ጠቅሰዋል የዑለሞች አንድነት ድምጽ አለ በምን ላይ አብሶ መስገድ ለመፈቀዱ ይላሉ واتفق اهل السنه والجماعه በደንብ እዚህ ጋር ትኩረት የማደርገው ተቀናቃይ ስላለ ነው አብሶ መስገድ አይበቃም የሚሉ ቡድኖች ስላሉ ነው اتفق اهل السنه والجماعه አህሉ ሱና ወልጀማዓ የሚባሉ የነብዩ አለይሂ ሰላም ተከታዩ ሱሐቦች ከነሱ ጀምሮ እስካሁን ያለው አህሉ ሱና ወልጀማዓ ተስማምተዋል በምን ላይ አብሶ መስገድ ለመፈቀዱ فهو جائز في الحضر والسفر በአገር ቤትም በቤትም በመኖሪያ ቤትም ሆኖ አብሶ መስገድ ይፈቀዳል ለወንድም ለሴትም ነው የሚፈቀደው ተይሲር አለ ሙስሊሚን ይሄም የሆነበት ለሙስሊሞቹ ቀለል ለማድረግ ተፈልጎ ነው ይሉናል እንግዲህ መግቢያ ይሄን ያክል ካልኩኝ ቀጥታ ወደ ሐዲሱ ስንገባ عن المغيرة بن شعبة رضي الله عنه مغيرة بن شعبة سراونا الله يولد لتنا أنه قال ارسم على كنت مع النبي صلى الله عليه وسلم فتوضأ ከነብያችን ጋር ነበርኩኝ አለ ኩንቱ ነበርኩኝ ማዓን ነብይ ከነብያችን ጋር ሰለላሁ ዐለይሂ ወሰለም ያው ዱዓ ነው ፈተወضአ ውዱእ አደረጉ እያየኋቸው ሙሉ አደረጉ ማለት ከእጃቸው ጀምረው ፊታቸውን ክንዶቻቸውን ከዛም ጸጉራቸውን አብሰው ጀሯቸውን አበሱ እስከሚለው ድረስ ነው። ከዚያ በኋላ ያው እግር ነው የሚታጠበው አይደል? እግራቸውን ቀድሜ ጫማ ላወጣላቸው ፈአህወይቱ ሊአንዚአ ሁፈይ ሁፍ ለብሰዋልና በአጋጣሚ እሱን ላወጣላቸው እጄን ዘርጋ አደረግኩ ይላሉ። ፈአህወይቱማ ቢማና መደቱ ዘረጋሁኝ ማለት ነው። ሊአንዚዓ ላወጣ ሁፈይሂ ሁለት ሁፎቻቸውን ከእግራቸው አውጥቼ ያው ሊከድማቸው ማለት ነው ከዛ ፈቃል ረሱል አለይሂ ሰላቱ ወሰለም አሉኝ ደዕሁማ ደዕሁማ ማለት እትሩክሁማ ማለት ነው ተዋቸው ማለት ነው ፈኢኒ ተዋቸው ያሉበት ምክንያት አለው ዝም ብሎ አይደለም ፈኢኒ ምክንያቱም እኔ እኮ አሉ ፈምትለው ተዕሊልያ ትባላለች ምክንያታዊ ፋ ትባላለች ፈኢኒ አድኸልቱሁማ አስገብቻቸዋለሁ ወይም አጥልቂያቸዋለሁ ወይም ለብሻቸዋለሁ ጧሂረተይኒ ንጹህ ሲሆኑ እግሮቼ ንጹህ ነው ሁፎችም ንጹህ ነው የለበስኳቸው ይህ ለሁለቱም ይሄዳል አድኸልቱሁማ ጧሂረተይኒ እግሮቼ ንጹህ ሲሆኑ አስገብቻቸዋለሁ ለብሻቸዋለሁ ማለት ነው እዚህ ጋር ጧሂረተይኒ ማለት እግር ማጥቦ ማስገባት ብቻ እንዳይመስላችሁ ውዱ አድርጌ ያስገባሁት ማለት ነው ውዱ አድርጌ ወዲያውን ወዲያውን ውዱ ሳይበላሽ ነው የለበስኩት ማለት ነው ስለዚህ በውዱ የለበሰ ሰው ድጋሚ ውዱ ሊያደርግ በሚመጣበት እግሩን ሁፉን ወይም ሹራቡን ማውጣት አይጠበቅበትም ስለዚህ ፈመሰሐ አረሱ አለይሂማ በሁለቱም ጫሞቻቸው ላይ አለይሂማ በደንብ ይዩት ከታች አይታበስም አለይሂማ ከላው ማለት ነው በእግሮቻቸው ላይ ከላይ ያበሱ ማለት ነው አላ ለከፍታ ነው ለበላይ ነው ትርጉሟ ኢላ አይደለም فمسح عليهما متفقون عليه بخارينا مسلم የተስማሙበት متفق عليه حديث ነው ይሄ صحيح ነው ምንም አያጠራጥርም ማለት ነው ወሊል ወልልአርባዓት ያለ እንደገና አራቱ በዘገቡት ዘገባ ደግሞ አራቱ ማን ማን ናቸው አቡ ዳውድ ትርሚዚ ነሳኢና ኢብኑ ማጀህ ናቸው ምን ግን እንደነገራችሁ ነው እንዳትረሱት ነው ኢለ ነሳኢ እያለ ግን አራት ሲባል ነሳኢም ገብቶ ነበረ ኢለ ነሳኢየ ነሳኢ ሲቀራሩ አወጡት አራት የሚለው አካቶት ነበራ እሱ ግን አልዘገበም አሉ እሺ ምን አሉ ሀዳ ሶስቱ አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሰሐ አብሰው ሰግደዋል አዕለል ኹፊ እዚህ ጋር አዕለል ኹፊ እንዳይመስላችሁ አዕላ ነው አዕለል ማለት የኹፉን ከላይ ያለውን ከኹፉ በላይ ማለት ነው ወአስፈለሁ ከታችም አብሰው ሰግደዋል ማን ነው አዎ አብሰው ሰግደውበታል ሊል ነው ነገር ግን ወፊ እስናዲህ ضعف ዘገባው ላይ ድክመት አለበት ድክመቱ ምንድነው የሚያሳያችሁ ከታች አይታበስማ ከላይ አበሱ የሚለው ብዙ ሶሂህ እያለ ከታች አበሱ የሚለው ገደል ይገባል ማለት ነው ضعيف ነው ማማ ነው ማለት ነው ደካማ ስንል ነቢያችን ተናግረውት እኛ አልተቀበልነውም እንዳይመስላችሁ ከሳቸው እሳቸው ሲያደርጉ አይቻለሁ ብሎ የዘገበው ወደታች ያለው ከሱሐባን በታች የሚያወራው አቀናብሮት ነው በውሸት ያወራው ለማለት ነው طيب ስለዚህ ሷሂሁ ሐዲስ ምንድነው መሰሐ አዕለ الخف ብቻ ነው ወይም على الخف ብቻ ነው فأهويت ዘረጋሁኝ እጆቼ ማለት ነው ሊአንዚዓ ነዘዓ የንዚዑ ضرب يضرب እንደምንለው ነዘዓ የንዚዑ መዘዘ ይመዛል ነው የምንለው ሊአንዚዓ ልመዝ ወይም ላወጣ بمعنى لأقلع خفيه ማለት ነው من رجليه ካልሶችን ወይም ኩፎችን ከእግሮቻቸው ላወጣ እጅ ስዘረጋ ተዋቸው ዘቦታቸው ላይ ያሉኝ ይላል ኩፈይሂማ ለሁለቱ ኩፍ ሲሆን ነው ኩፍ ለአንዱ ነው ብያቸዋለሁ ኩፈይህ ለሁለቱ ይሆናል ኺፋ ለብዙ ይሆናል ነው ያው እግር ላይ የሚለበስ ነው እስከ ቁርጭምጭሚት የሚያለብስ ነው ብለናል طيب كنت مع النبي ብሏል መቼ في غزوة تبوك ነው ተቡክ ዘመቻ ላይ ነው ይላል ሌላው ዘገባ መቼ ነው የተቡክ ዘመቻ የተካሄደው በዘጠነኛው ዓመተ ሂጅራ ከፈትሑ መካ በኋላ ነው ማለት ነው في رجب سنة تسعين كما جاء مبينا في رواية أخرى روايات صحيح البخاري دعهما دعهما يملو وداعا قسو وداعا نبر وداعا ከዚህ ትእዛዝ ሲወጣ ዳዕ ነው የሚሆነው ተው ለማለት ፋዋ ትጣላ ፈዓል ከሊማ ትወድቃለች ወ የምትለው ትወድቅና ዳዕ የሚለው ብቻ ይሄዳል ማለት ነው ቢማዕና አትርኩማ ፈኢን ያድኸልቱሁማ ጧሂረተይኒ ተዕሊሉ ሊተርክ ነዝዒሂማ አድኸልቱሁማ ወዴት ነው የምንመልሰው ተውላጠ ስሙን ዶሚሩን ወደ ካልሶን መልሰው ወይስ ወደ ጫማ አድኸልቱሁማ እግር ይገባል እንዴ? አድኸልቱሁማ ጧሂረተይኒ ወዶሚሩ ፊ አድኸልቱሁማ የዑዱ ኢለል ቀደመይኒ እግሮች ወደሚለው የሚሄደው አድኸልቱሁማ እግር ነው የሚገባው ወደ ካልሲው ካልሲ ወደ እግር ነው የሚገባው ወይስ እግር ወደ ካልሲ የሚገባው? የሚገባው እግር ስለሆነ አድኸልተሁማ ወደ እግር ነው የምንወስደው። እግሮች ብቻቸው ተውላጦ ስሙ የሚመለሰው ወደ እግር ነው። ጧሂረተይኒ ሐለ ከውኒሂማ ጧሂረተይኒ ንጹህ ሲሆኑ ማለት ነው። ምክንያቱም ፈኢኒ አድኸልቱ ሌላ ይሄን የተረጎምኩት ዘመን መስላችሁ? ሌላ ሪዋያ አለ። ፈኢኒ አድኸልቱ ልቀደመይኒ አልኹፈይኒ ወሁማ ጧሂረታኒ የሚል ዘገባ አለ። እግሮችን በሁለት ኹፍ ውስጥ አስገብቻቸዋለሁ ወሁማ ሁለቱም ካልሲዎች ጣህረ ወይም ደግሞ ሁለቱም እግሮች ጣህረታን ንጹህ ሲሆኑ እና ፈመሰሐ አለይሂማ አሁን አለይሂማ ወደ ኹፎች ነው የምንመልሰው እግር ላይ አይደለም ያበሱት ከካልሱ ላይ ነው ወይም ኹፉ ላይ ነው አለይሂማ ማት አለል ኹፈይኒ ማለት ነው እዚህ ጋር እንደውም የወደቀ ቃል አለ ይላሉ አድኸልቱሁማ ጧሂረተይኒ አሉና ፈመሰሐ አለይሂማ እዚህ ጋር ዶሚር አደቀ ነገር አለ ምን የሚል ፈአህደሰ ነው እዚህ ጋር ውዱ አድርገው ንጹህ ሆኖ አስገብተው ነበር አይደለ ከዛ በኋላ አህደሰ ውዱአቸው ጠፋ ያን ጊዜ ውዱ አደረጉና ፈመሰሐ አለይሂማ ማለት ነው لأن وقت جواز المسح بعد الحدث لا قبله ውዱ ከጠፋ በኋላ ነው የሚታበሰውና ስለዚህ ፈአህደሰ አይቀሬ ነው ይሄ ሐዲስ ከበርካታ ሐዲሶች በኹፍ ላይ ማበስ ይፈቀዳል ብለው ከሚዘግቡት አንዱ ሐዲስ ነው طيب ኹፍ ለለበሰ ሰው ከማጠቡ ማበሱ ይሻላል ለምን لأصل التشريع فالفرع أفضل من الأصل وأما مع عدم اللبس فالأفضل الغسل ካለበሰ ማጠቡ ነው የሚመረጠው ከለበሰ ግን ማበሱ ይመረጣል ይላል ሌላው እዚህ ጋር ትልቁ የምንወስደው ትምህርት ምንድነው በኹፍ ላይ ወይም በካልስ ላይ ማበስ የምንችለው መጀመሪያ በውዱ ከለበስናቸው ነው ጫማዎቻችን እንትን ካልሶቻችን በውዱ ካለበስ አይቻልም ለምን ፈኢን ያልከልቱማ ጣሂረተን ማታቸው በውዱ ላይ አለሁኝ ማለት ነው እንዳታወጣ ያልኩበት ምክንያቱ በውዱ ስለለበስኩ በውዱ ባለብስ ኑሮ መወጣት ነበረበት ማለት ነው እዚህ ጋር ሶስት ነገር ያመለክተናል ይላሉ አንደኛ ዒለቱ الحكم ማነው አዎ ምክንያት የአንድ የዚህ ዒለቱ መናገራቸው አንደኛ ቀልባችን እንዲረካ ለምንድን ነው እንዳላወጣ የከለከሉኝ የኔን መከደም ጠልተውት ነው ምናምን ነው ለውስጥ እንዳይገባ እንዲረጋጋ ፈኢን ያድኸልቱ ማጧሂረተን ሲሉት خلاص ارتاح ሁለተኛው ስሙው ሸሪዓት الاسلاميه እስላማዊ የሆነ ህግጋቶች ያላቸው ክብርና ልቅና ነው ለምን ከተባለ من انه لا يوجد حكم الا وله عله وحكمه አንድ ብያኔ ምክንያትና ጥበብ ሳይኖረው አይሰራም በእስላም ውስጥ እንደው ዝም ብሎ ስማ ተቀበል ብቻ ማብሮ ሌላው ثبوت الحكم لما ماثل الحكم المعلل لعموم العله خف ላይ ይሄን ነገር ተጠቀሙት አይደለ ثبوت الحكم ይሄ ብያኔ መጽደቁ ነው ለምኑ لكل ما ماثل الحكم ምክንያት የተሰጠውን ብያኔ የመሰለን ነገር ሁሉ ማካተቱ ማለት እሳቸው በጧሃራ ስለለበሱት አታውጣሉት ነገም ሐዋን ብትሆን ኡሙ ሰለምን ብትሆን አቡ ኢምራን ነው ይሄ ምክንያት ከተገኘ ግድ ነብያችን ጋር መስለው ምክንያቱ ምክንያቱ እነሱም ጋር ይመጣል ማለት ነው እኛም ጋር ይመጣል ማለት ነው ይሄ ነው ስለዚህ ሙፈስሮች ብዙ ጊዜ አልዒብረቱ ቢዑሙም اللفظ لا بخصوص ሰበብ የሚሉት ለአቡ ጀህል የወረደው ቁርአን የአቡ ጀህል በእኛ ላይ ካለ ይመለከተናል ለአቡ ጀህል ብቻ የሚያጥር ነገር አይደለም ማለት ነው የአቡ ለሀብ እንደዛው ጠይብ ሌላው ኹፋችን ስንለብስ ያው ማጠብ ግድታ የሚሆነውን ነገር ማልበስ አለብን። ስናለብሰ ነው ማበስ የምንችለው ማለት ነው። እንደው ቢያንስ ትንሽ የቀዳዳ ብትኖር እንጂ ከዛ በላይ ሰፋ ያለ ቀዳዳ እንዳይኖር ለማንኛውም ትንሽ ከሆነች ችግር የለውም ብለዋል። ሌላው ሰው ፊት ውዶ ማድረግ ነውር ነው አይደለም? ሰው ፊት ውዶ ማድረግ ነውር አይደለም። ይኸው ነብያችን አለይሂ ሰላቱ ወሰላም ሱሐቦቹ ፊት ውዱ ያደርጉ ነበረ طيب እሺ ሌላው ተሸሩፉ المغيرة ابن ሙጊራ ابن شعبة ነብያችንን ለመከደም ለማገልገል ይከታተል ነበር ማለት ነው እሳቸው ከድሞ የሆነ አጅር ማግኘት ይፈልግ ነበር ማለት ነው ሲከታተላቸው ግራቸው ሊያጥቁ ሲሉ ሊያወጣላቸው ሲል ተዋዋሉት ነው ሌላው ዝቅ ያለ ሰው ከፍ ያለ ሰው መከደም ይሄን ነብያችን ይከድሙ ነበረ ማለት ነው። ከዚህ እንወስደዋለን። እንደገና ትልቅ የሆኑ ሰዎችም ደግሞ ለሚያገለግሏቸው፣ ለሚከድሟቸው፣ ለሚያስተባብሯቸው ሰዎች አንዳንድ አስተያየት መስጠትና ምክር መለገስም ከዚሁ ከነብዩ አለይሂ ሰላቱ ወሰለም አስተምሮት የምንወስደው ነው ማለት ነው። ንጽህና በውሃ እንጂ አይሆንም የሚሉ ሰዎች الطهارة عند كثير من الفقهاء ومن أصحابنا الحنابلة لا تكون إلا إذا كانت بالماء ይላሉ ተየሙም ሶላት እንድንሰግድበት ይፈቀዳል ማለት እንጂ ሙጠሂር አይደለም ይላሉ ገባችሁ ሙቢህ ነው ሶላት ለመስገድ በተየሙም ለመስገድ ሙቢህ ነው እንጂ በአፈር መፈጋፈጉ ንጽህና ሰጭ ሆኖ አይደለም ሙቢሑን ይላሉ ላ ራፊዑን ሊልሐደሲ ያ የውዶ መጥፋት የሚባለው ነገር አንስቶታል ማለት አይደለም። እሱን ከተጠቀም ብቻ መስገድ እንደሚፈቀድልን ነው። ስለዚህ በፍ ላይ ለማበስ በውሃ መጸዳዳት አለበት ያሉበትም ከዚህ ወስደውት ነው ይላል። ሌላ ግን ሰው መርዳት አንዳንድ መዛቦች አይሆንም የሚል ነገር አለ። አንድ ሰው ከብሪቁ ሀያን ቆረቆረልን እኛ ውዶ ብናደርግ ምን ችግር አለ? ቢያገዘን ይቻላል። ውዶ የሚያደርገን ሰው መርዳት ይቻላል። ይኸው ውሃ በማቅረብ ውሃ በማፍሰስ እንደውም ካልሲን በማውጣት እይኸድሟቸው ነበር ማለት ነው። طيب ቀጣይ ሐዲስ አህላም አህላም وعن علي رضي الله عنه قال لو كان الدين بالرأي لكان أسفل الخف أسفل الخف أولى بالمسح من أعلاه وقد رأيت رسول الله صلى الله عليه وسلم يمسح على ظاهر خفيه أخرجه أبو داود بإسناد حسن طيب ወዐን ዓልይን ከዓልይ ተዘገበ ዓልይ ብኑ አቢ ጣሊብ አራተኛው ኸሊፋ በመባል የሚታወቁት አቡል ሐሰን አነሁ ቃል እሳቸውም አሉ ለው ካነ ዲኑ ቢራእይ ዲናችን እምነታችን ሸሪዓችን እንዲሁ ዝም ብሎ በአስተያየት ይሰጥ ሆን ኑሮ አሁን በአስተያየት አይደለ ህግ የሚጸድቀው ኢስላም ግን እንደዛ አይደለም በአስተያየት አይደለም የሚጸድቀው አላህ ያስቀመጠው ብቻ ነው ተገበረው ስለዚህ ለው ካነ ዲኑ ቢራ እያሉ በእኛ መላና በእኛ ሁኔታ ቢሆን የሚነገረውና የሚስተካከለው አሉ ለካነ አስፈሉ ኹፊ አውላ ቢልመሲ ምን አዕላሁ ኹፍን ከላይ በሱ ከማለት ከታች እበሱ ማለት ይቀል ነበረ እግር የሚቆሸው ከላይ ነው ከታች ነው እግር የሚቆሸው ከታች ነው መጥፎ ነገር ይነካል ተብሎ የሚገመተውም ከታች ነው እንደኛ አስተሳሰብ ቢሆን ኑሮ ከታች ነበር እበሱ የሚባለው ግን የእንቅል አጭር ነው አላ ያዕለው ምን ኸለቀሁ ለጢፉል ኸቢር አላህ ያውቃልና መሆን ያለበትን ሁፍ ላይ ስታብሱ ከላይ በሱ አዞናል خلاص ከላይ ነው የምናብሰው አሉ እዚህ ጋር ኢትባዕ ነው ኢትባዕ ለብትዳዕ በዲን ላይ ፈጠራ የለም ይሄ ይሻላል ይሄ ይበጃል ብሎ የሚሰራ ነገር የለም ይሄ ነው የተሻለው ብሎ የምንሰራው ነገር የለም ሸሪዓችን በቂ መረጃ አለው በዛ መረጃ ካልሆነ በቀር ማለት ነው ስለዚህ እንደኛ ቢሆን ታች ነበር የሚታበሰው ነገር ግን ወቀድ ራአይቱ ረሱላህ ሰለላሁ ዐለይሂ ወሰለም የምሰሁ አላ ظهر خفيه የኹፉን ላውን ነው ሲያብሱ ያየሁት መታበስ ያለበት ከላይ ነው አቡ ዳውድ የዘገቡት ዘገባውም ጥሩ በሆነ ዘገባ ዘግበውታል ይለናል طيب እዚህ ጋር ሌላ ቦታ አላቸው የሚጨምሩት لو كان الدين بالرأي لكان أسفل الخف أولى بالمسح من أعلاه ካለ በኋላ የፎቶ ጠብታ መንይ ማለት ነው ወይም እህትላም ማለት ነው ከሆነ በኋላ ገላን ታጠብ ከማለት መኒ ጧራ ጧራ ነው አይደለ ጧራ ሲወጣው ይታጠብ ከማለት ሽንት ነጃሳነቱ አያጠራጥርም ሽንትን በሸና ጊዜ ታጠብ ነበር ምለው እኔ ብሆን አሉ ሌላ ቦታ ላይ ምክንያቱም ነጃሳ ነው ሽንት የወጣው ሰው ግራው ይታጠብ ቢባል ይመስላል አሉ ነገር ግን አላህ ያስተማረው ረሱል አለይሂ ሰላቱ ወሰለም ያስተማሩት መንይ ሲወጣ ታጠቡ ነው ሕክም አለው ጥበብ አለው እኮ እኛ የሚመስል ላይሆን ይችላል ስለዚህ መንይ ሲወጣ መታጠብ የሚሰጠው ጥቅም ሌላ ነገር ጥቅም አለ እኛ የማናውቀው ማለት ነው ሽንት ሲወጣ ግን የነካውን ብቻ ማጠብ እንጂ ገላ መታጠብ አያስፈልገውም አወጣጣቸው ይለያያል ሲወጡ የሚሰጡን ስሜቶችም ይለያያሉ ሽንት ሸንተን የሚሰማ ስሜትና መንይ ወጥቶ የሚሰማን ስሜት በጣም ይለያያል ለዛ የሚበጀው ገላ መታጠብ ነው ለዚህኛው ደግሞ የነካው ማጠብ ነው ስለዚህ ነጃሳ ስለሆነ ሳይሆን ሌላ ጥቅም ስላለው ነው ማለት ነው طيب እዚህ ጋር ለው ካነ ዲኑ ለው የምትለው ቃል አረበኛ ላይ ሸርጥ ሐርፍ ሸርጥ ትባላለች ቢሆን ኑሮ አይሆንም እንጂ ነው ሐርፉም ቲናዕን ይሏታል حرف ለው ሸርጥያ አላት እንደዚህ ቢሆን ኑሮ እንደዚህ ከሆነ የሚል ነገር ትርጉሙ ግን አይሆንም ነው ማነው አይሆንም እንጂ ነው ለው ካነ ዲኑ ቢራእይ ሲሉ በሐሳብና በመላ የሚሆን ቢሆን ኑሮ አይሆንም እንጂ ነው እዚህ ጋር ትርጉሙ አለመሆኑን አብሮ እየነገሩን ነው ሊምቲናይ حرف امتناع አሏት ሊምቲናይን እምቲና ስላለው ፈየንተፊ ጀዋቧ ቢንቲፋይ ሸርጢሃ ለው ካነ ዲብ ከዛ ለካነ ከዛ ወላኪን ይሄ ሊሆን አይችልም ማለት ነው ዲን ማለት ያው ሸሪዓ ማለት ሆና አዲኑ ሆነ አሸርዑ ሸሪዓ ያስቀመጠው ህግ ማለት ነው طيب الرأي ማለት اعتقاد تدبير አቅል ያለው ነገር ነው ይላል ይጥለቁ على الاعتقاد والتدبير والعقل رأي የሚለው ለእምነት ይመጣል። ራዩ ፉላን እንዴት ነው የከዲ አስተያየት እንዴት ነው ማለት የከዲ እምነት እንዴት ነው ለማለት ይወሰዳል። እ ተድቢር ማለት አንድ ነገር ማስተናበር አንድ ነገር ማስተናበር ምን ይባላል? ረእይ ይባላል። አቅልም አእምሮ ማለት ነው። ከዚህ ሐዲስ የምንወስደው ላይ የሚታበሰው ከላይ ብቻ ነው፣ ከታች አይታበስም። ብዙዎች ሰዎች አላቸው አለማወቅ ሁሉ ችን በነቅል እንጂ በነቅል እንጂ ከአላህ በቁርአን ከተናገረው ወይ ከረሱል طيب اتباع እንጂ ابتداء የለም በዲናችን ላይ لعن الله من احدث في امرنا هذا او من احدث في امرنا هذا ما ليس منه فهو رد ابتداء አይቻልም ዲን ላይ ቴክኖሎጂ ላይ እንጂ ابتداء የሚፈቀደው ያም ደግሞ ኢብዳዕ ነው የሚባለው በነገራችን ላይ ابتداء ዲን ላይ ፈጠራ የለም ነው طيب እንግዲህ በዚህ ዙሪያ ብዙ ብሏል اختلف العلماء هل المسح على جميع ظاهر الخف ام لا በኹፍ ላይ ይታበሳል ሲባል ሁሉም ነው የሚታበሰው ወይስ የተወሰነ አካል ነው ለሚለው አይ አብዛኛው ይታበሳል እሱም ደግሞ ከላይ ነው የሚታበሰው ነው እሺ ሌላ አንድ ጥያቄ ላንሳ ኹፍ በምን በምን አበስበት ሰዓት በኹፍ ላይ ቅደም ተከተል ይጠበቃል መጀመሪያ ቀኛችን ቀጥለን ግራ እግራችንን ነው የምናብሰው ወይስ እንዴት ነው طيب እንዴት ነው ግራ ይቀደም ቀኝ ይቀደም ወይስ አንድ ላይ እንበሰው ሁለቱን በቀኝ እጃችን ነው የምናብሰው ወይስ ቀኝ በቀኛችን ቀኝ ግራችን በቀኝ እጃችን ግራ እግራችን በግራ እጅን ወክተለፉ ሀል ዩምሰሐኒ ከልኡዙነይኒ መዓን ጆሮ የምናብሰው አንድ ነው አይደል? ቅደም ተከተል ሳናመጣ አንድ ላይ ነው ጆሮ የምናብሰው። ስለዚህ እግርም እንደዛ ነው በኹፍ ስናብስ ወይስ ቀኝ መቀደም አለበት? ወራጅህ ተቅዲሙ ሊዩምና ቀኝን ማስቀደሙ በላጭ ነው ይመረጣል። ነገር ግን አንድ ላይ ይቻላል ማለት ነው وذلك لان الرجلين مستقلتان وليستا كالاذنين تابعات للراس ሁለት ጆሮ የራስ ተከታይ ነው እግር ግን ራስ ራሱ የቻለ ስለሆነ ቀኝ ቅደም ግራ ይቀጥል አሉ አንዳንዶቹ አንድ ላይ ሁለት እጆቹን ውሃ ያስነካና ከተመቸው ቀኙንም በቀኙ ግራውንም በግራው ይበስ የሚል ነገር አላቸው ስንት የሚታበሰው አንዴ ነው ሶስቴ عند ذي المسح عند جزينه جزاكم الله خيرا وأجمعوا على أن المسح عليه مرة واحدة وأنه لا يسن تكراره مدقاقمه አይመረጥም ሱና አይደለም ስለዚህ አንድ ጊዜ ብቻ ነው የሚለውን ያዙልኝ እህት አስማ ወላ ሁብ ሊላህ ነው ተበል ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ አለይኩም السلام ورحمة الله وعن صفوان بن عسال رضي الله عنه أنه قال كان النبي صلى الله عليه وسلم يأمرنا إذا كان سفرا ألا ننزع خفافنا إذا كنا سفرا ألا ننزع خفافنا ثلاثة أيام ولياليهن إلا من جنابه ولكن من غائط وبول ونوم أخرجه الترمذي وأخرجه النسائي والترمذي واللفظ له وابن خزيمة وصححه جزاكم الله خيرا بارك الله فيك وعن صفوان بن عسال ሰፍዋን ኢብኑ ዓሳል ከተባለው ሶሐቢ ተዘገበ أنه قال እርሱ አለ ማለት ተዘገበ كان النبي صلى الله عليه وسلم የአላህ መልእክተኛ ነበሩ يأمرنا የሚያዙን እኛን ሶሐቦችን ኢዛ ኩና በሆን ሰዓት ሰፍረን በጉዞ ላይ ማለት ነው ተጓዦች በሆን ሰዓት ያዙን ነበር ሰፍረን ሲኗ ፈትሃ ፋዋ ስኩን ሰፍረን ራኪብን ረክብ ሳሒብን ሷሕብ ወዓላ አሊሂ ወሷሕቢህ እንደምንለው ሷሕብ ሰፍር ነው የሚሆነው ጠይብ ሰፍ የሙሳፊር ጀመ ነው ሙሳፊር ለአንዱ ሲሆን ሰፍር ማለት ለብዙዎቹ መንገደኛሞች ስንሆን ለማለት ምንድን ያልኩት የሙሳፊር ጀመ ነው ሙሳፊር ሰፍር በሚለው ይጀመዓል ሙሳፊሩንም ደግሞ ሙሳፊር የሚለው ደግሞ ሙሳፊሩን ይሄዳል እሺ አላ ነንዚዓ ምንድን ያሉት አዎ ኢዳ ኩና በሆን ጊዜ ሰፍረም በጉዞ ላይ ወይም ደግሞ ተጓዦች በሆንበት ሰዓት ያዙን ነበረ ምንድን የሚያዟቸው አላ ነንዚያ ኺፋፈና ألا እንዳናወጣ خفافنا ኩፎቻችንን የኩፍ አማርኛ የለኝም ኩፍ ነው የማውቀው ያው እንደ ካልስ የሚለበስ የቆዳ leather ነገር ነው ብያችኋለሁ ثلاثة أيام ለሶስት ቀናት መንገደኞች ከሆን ለሶስት ቀናት በተከታታይ ስልሳ ማለት ነው ሶስት ቀን ሶስት ቀን ስልሳ ነው ሰባ ሁለት ሰዓት አስራ ሁለት አስራ ሁለት አስራ ሁለት እሺ ላ ሚን ጀናባ ወለያሌሁን ማለት ከነ ሌሊቱ ማለት ነው ሶስት ቀን ቀኑ ብቻ ሳይሆን ወለያሌሁን ከነ ሌሊቱ ማለት ነው ኢላ ሚን ጀናባ ጀናባ ስለሆነ እንጂ ጀናባው በ24 ሰዓት ልክ ነው 24 በ ነው ጀናባ ስለሆን ብቻ ነው ጀናባ ስከሆን እናወጣውና እግራችን እናጥባለን ማለት ነው ጀናባ ካልሆን በስተቀር ለሶስት ቀን በተከታታይ እንዳናወጣ ያዙን ነበረ አሉ ጀናባነቱ ደግሞ ባልና ሚስት ተገናኝቶ የሚሆን ለየብቻቸውን በህልማቸው የሚሆን ችግር የለም ብቻ ጀናባ ከሆኑ ማውጣት ነው መታጠብ ነው ገላ መታጠብ ሁሉም ሰውነት መታጠብ ግዴታ ስለሆነ ወላኪን ነገር ግን እንዳናወጣ የሚያዙን ሚን ጋኢጢን ሰገራ ተጠቅመን ወበውልን ሽን ተጠቅመን ወነውሚን ተኝተን ስንነሳ ነበረ አብሰን እንድንሰግድ የሚፈቅዱልን ጀናባ ከሆን ግን ወጣለን ነው طيب አኽረጀሁ ነሳኢዩ ወትርሚዲዩ ሁለቱም ዘግበውታል ነሳኢና ትርሚዲ ወለፍዙ ቅንብሩ ማለት ነው ቃላቱ ማለት ቅንብሩ ለሁ ለትርሚዲ ነው ወደ ቅርብ ነው የሚመለሰው ተውላጠ ስም ወይም ዶሚር ወደ ቅርብ ነው የሚመለሰው አኽረጀሁ ነሳኢዩ ብለን ወትርሚዲዩ ብሎ ወለፍዙ ለሁ የሚለው ለሁ ወደ ትርሚዲ ነው የምንመልሰው ወብኑ ኹዘይመተ አለ ደግሞ እብኑ ኹዘይማም ዘግቦታል አለ ቀጥሎ ምን አልከታባችሁ ወሶሐሁ ሀኡ ይስባል አይደል ወሶሐሁ አይደለም ወሶሐሁ ነው የሚለው ሁለትን ለመጠቆም ነው ሁለቱ የሐዲስ ዘጋቢዎች ኪታቦች ሶሂ ብለውታል ማለት ማን ማን ናቸው የተጠቀሱ ሶስት ናቸው ነሳኢ ትርሚዚ እብኑ ኹዘይማ ናቸው ግን ሶሂህ ያሉት ሁለቱ ናቸው ማን ማን ወደ ቅርብ ነው የምንመልሰው አሁንም ወሰሐሐሁ ኢብኑ ኹዘይማና ትርሚዚ ማለት ነው ትርሚዚና ኹዘይማ ሐዲሱን ሶሂህ ብለውታል فقد صححه الترمذي وابن خزيمة ሌላ وابن حبان والطحاوي ኢማሙ ትርሚዚ ሐዲሱን ሐሰን ብለው ቡኻሪ መናገራቸውን ዘግበዋል ይለናል አላ አይ ሐል በጥቅሉ ይህ ሐዲስ የሚያሳየው ምንድን ነው? በኹፍ ላይ ሙሳፊር የሆነ ሰው ሶስት ቀን ማበስ ይችላል እግሩን ሳያወጣ ለሶስት ቀን በተከታታይ ኢላ ሚን ጀናባ ጀናባነት ካልተፈጠረ በቀር እሱ እስከተፈጠረ የማውጣት ግዴታና ጠቅላላ ሰውነቱን እግሩን ጨምሮ የማጠብ ግዴታ አለ ማለት ነው። ጀናባ ጀናባ ማለት ያው ወደፊት በግልጽ ይመጣል። ፎቶ ጠብታ የሰው ዘር መፈጠሪያ ከወንድም ይሁን ከሴት በወጣት ሰዓት ገላችን ታጠባለን ማለት ነው። ጋኢጥ የሚለው አልመካኑ ሙንኸፊድ ሰፋ ብሎ ከመሬት ዝቅ ያለ ቦታ ጋኢጥ ይባላል። ሰፋ ብሎ ዝቅ ያለ ቦታ በአረበኛው ቋንቋ ጋኢጥ ይባላል። ሽንት ቤት የሚጠቀም ሰው እንዳሁኑ ሽንት ቤቶች ሳይመጡ ማለት ነው። ጎድጓዳ ፈልጎ የሚጠቀመው ሰው እንዳያው ወደ ጉድጓዳ ቦታ ገባ ብሎ ነው። ተራራ ላይ ከወጣ ይታያል። ከፍ ዝቅ ያለ ቦታ ላይ የሚቀመጠው። ስለዚህ የእህቶቻችን ደግሞ ጨለማ ለብሰው እንደሚያደርጉት ማለት ነው። ስለዚህ ከዛ ተወስዶ ነው ጋይጥ የሚለው እንጂ ትክክለኛ ጋይጥ የሚለው ትርጉሙ ዝቅ ለሚል ነገር ነው ይላል። ለማንኛውም ያው የሚወጣው ነገር ጋይጥ ይባላል በአረበኛው። በውል የሚለው ፈሳሹ ሲሆን ይሄኛው ጋይጥ ይባላል ነው በውል <clears throat> ሚን ጋይጥን ወበውልን ወነውሚን ተኝቶ ሲነሳ ያው ነው ማለት ምኝታ ነው ተኝቶ ሲነሳ ካልሱን እስካላወጣው ሁፉን እስካላወጣው ድረስ ሰውነቱ ያው ውዱእ ማድረግ የሚችለው ሁሉ ውዱእ አድርጎ እግሩ ሲቀር አብሶ ይሰግዳል ማለት ነው በጥቅሉ መንገድ ላይ ጉዞ ላይ ያለ ሰው ብዙ ጊዜ ጊዜ ጊዜን ለመቆጠብ እንደገና ጫማ ውጣ ግባ እያለ እንዳይቸገር ካልስን ሲያወጣ ምን ሲል ሲያደርግ ይቸገራልና በላው ላይ እንዲያብስ ተፈቅዶለታል ነው። መንገደኛ ሶስት ቀን ድረስ ነው። ሶስት ቀን ሶስት ሲባዛ በ24 ብላችሁ ሰዱ ሰባባ ተባለው ማለት ነው። ጀናባ ከሆነ ማውጣት ግዴታ ነው ብለናል። ውዶን የሚያጠፉ ነገሮች በሁለት ቀዳዳ የወጡ ነገሮች ውዱእ ያበላሻሉ ብለናል። በውል ጋኢጥ የሚሉት በሁለት ቀዳዳ የሚወጡ ናቸው። ያው ያበላሻሉ፣ ውዱእ የሚያበላሹ መሆናቸው ነው። እንደዚሁም እንቅልፍ ውዱእ በማበላሸት እንቅልፍም እንደዛው ነው። ኩሉ ማአዛለ አቅለ ወገጣ አእምሮን የሸፈነና ያስወገደ ሁሉ አውድቅ የሚባል በሽታ አለ። የሚያሰክር ነገር ሁሉ ውዱእ ያበላሻል ተብሏል። እሺ አሁን እዚህ ጋር ሁፍ የለበሰ ሰው መስገድ ማበስ እንደሚችል ነው። ቀዳዳ ቀዳዳ ያልሆነ ምናምን የሚል ነገር አልተገለጸም። መገለጽ ካለበትና ቀዳዳ ከሆነ አይቻልም የሚባል ከሆነ መገለጽ ነበረበት። ወደ ሐነፍያው መዛብ ስንመጣ ለምሳሌ ላይ እባት ላይ ቅልጥም ላይ የሚቆም መሆን አለበት። ሹራቡ አጥባቂ ሆኖ የሚይዝ መሆን አለበት። ውሃ የማይመጥ መሆን አለበት። ቀዳዳ መሆን የለበትም። ወዘተ ብዙ ሸርጥ ያስቀምጣሉ። ግን መረጃው ከየት አመጡ ስትለው ምንም ነገር የለም። ያመጡበት መረጃ ይከብዳል። አላየሃል ፈርድ ማጠቡ ግዴታ የሚሆነውን ሰውነት ያለበ አብዛኙን ካለበሰ ማበስ ይቻላል ማለት እንግዲህ እንደ ኹፍ የሚሰጠው ብዙን ጊዜ እንደ ኑግ ያለ ነገር የሚያጭዱ ሰዎች አንዳንድ አይደለ የሚሳተፉ ሰዎች የሚጠቀሙት የሚለብሱት ጀውረብ የሚባል ከሱፍ ወይም ደግሞ ከእንስሳዎች ጸጉር ሊሆን ይችላል ወይም ከጥጥ የሚሰራ ሊሆን ይችላል እሱ የሚለበሰው ለብሶ ማበስም ይቻላል ነው ሙግኒ የሚባል ኪታብ ላይ ወላ የጁዙ المسح على الخف الرقيق الذي يصف البشره ሰውነትን የሚያሳይ ኹፍ ሰውነትን የሚያሳይ ስስ ነው በጣም ማለት ነው አይቻልም لانه غير ساتر لمحل الفرض فاشبه النعل ይላል ጫማ ነጠላ ጫማ ላይ ነጠላ ጫማ መስሏል ከነጠላ ጫማ የተለየ ነገር የለውምና እሱ አይቻልም የሚል ዘግቧል ነው طيب ሌላው ጀዋዙ المسح على الجوربين አው ይቻላል ብለናል ሌላ እንድናስታውሰው ነበር ከላስ አላይሃል ከሞላ ጎደል እንደማንም ካልሳችን ቀዳዳ እንዳይሆን ኩፋችን ቀዳዳ እንዳይሆን መጣር ይኖርብናል። ግን ትንሽ አጋጣሚ መንገድ እየሄድን ድንገት ተበልቶ ካልሳችን ሊቀደድ ይችላል። ድንገት ኩፋችን ያን ጊዜ ተቀዷልና ማበስ አልችልም ብለን እንዳንቸገር ማበስ እንደምንችል መሆኑን ነው የሚያሳየን። ሩክሳ እስከሆነ ድረስ ሩክሳ ላይ ደግሞ ብዙ አይጠናም። ተፈضل እህታችን وعن علي رضي الله تعالى عنه قال جعل النبي صلى الله عليه وسلم ثلاث أيام ولياليهن للمسافر ويوم ولا ويوما ولا وليلة للمقيم يعني في المسح على الخفين أخرجه ጠገቡት ረዲየላሁ ዐንሁ አነሁ ቃል እሳቸው አሉ ምን አሉ ጀዓለ ነብዩ ሰለላሁ ዐለይሂ ወሰለም ሰላተተ አያም ነብያችን ሶስት ቀንን መድበዋል ወስነዋል ወለያሊየሁነ ከነሌሊታቸው ማለት ነው ለያሊየሁነ የሚለው ለይላት ነበር ለይለት በጀማ ያለበት ለይላት በሚለው ነበር ይላል ያው ያለ ቂያስ የመጣ ነው ወለያሊየሁነ ከነሌሊቱ ማለት ነው ሊልሙሳፊሪ ለመንገደኛ መንገድ ላይ ለሚወጣ ሰው ሶስት ቀን ወየውመን ወለይለተን አንድ ቀን ከኔ ሌሊቱ ሊልሙቂሚ አገር ቤት ላለ በቤቱ ለሚኖር ሰው ማለት ውጭ መንገድ ያልወጣ ያኒ ፊል መሲ አለ ኹፈይን ይሄን የደረገው ለማን ነው ያኒ ማለታቸው ነው ወይም ማሰባቸው ነው ፊልም ዘጋቢው ማሰቡ ፊልም መሲ ማበስ ላይ አለ ኹፈይን በሁለት ኹፍ በሁለት ኹፍ በማበስ ሰዓት ለመንገደኛ ሶስት ቀን ከነሌሊቱ በአገር ቤት ላለ ሰው ደግሞ አንድ ቀን ከነሌቱ በአገር ቤት ስንል መንገድ ያልወጣ ሰፈር ያልወጣ ማለታችን ነው እሺ ሐዲሱ ሙስሊም የዘገበው ነው ሶሂህነቱ አያጠራጥርም ነው እዚህ ጋር አንድ ልታስታውሱ የሚገባው ነገር ለምሳሌ ሱብሂ ላይ ውዱ አደረኩና በደንብ ስሙ። ሱብሂ ላይ ውዱ አደረኩና ካልሴን ለብሼ ሰገድኩኝ ከዚህ በኋላ ላብ መንገድ እየወጣ ሆኖት ነው ከዛ ዙሁር ውዱ አልፈታሁም ውዱ ያለ አሱር ውዱ ያለ አልተበላሸብኝም የሱብህ ውዱ እንዲያለ ነው መግሪብ ላይ ውዱ የተበላሸ ውዱ አደረኩና አበስኩኝ መግሪብ ላይ ውዱ ያደረኩት ጧት ፈጅር ላይ ብያቸዋለሁ ጠይብ ከዚያ በኋላ አሁን ዙሮ ሲመጣ መቼ ነው ሶስት ሰዓት የሚሞላኝ? ምን ሰዓት ላይ ነው ሶስት ቀን የሚሞላኝ? መግሪብ ላይ የሚላለ እሺ ውዳረኩ ፈጅር ላይ ነው ብያችኋለሁ። ግን ውዶ የተበላሸው ማበስ የጀመርኩት መግሪብ ላይ ነው። ሌላ ሀሳብ እዚህ ላይ ይሄ ይመጣል እንድትይዙት ነው። ሐሳቡን እንድትይዙ ስለፈለኩ ነው። ብዙ ሰዎች የሚመስላቸው ሱቤ ላይ ውዶ ሲደረግ የውዶ የፈታበትን ሰዓት ሳያው ውዶ ያደረገበትን ሰዓት አይተው 24 ሰዓት ሞልቶኛል ብለው የሚያቋርጡ አሉ፣ በሀገር ቤት ያሉ ይሄ ችግር እንዳይመጣ የሚቀጥለው ሀዲስ በደንብ ያብራራዋል በደንብ ትከታተሉታላችሁ ማለት ነው ሙድ እንግዲህ አሁን ከዚህ ሀዲስ የምንወስደው ዋናው ቁም ነገር ለሙሳፊር ሶስት ቀን በአገር ቤት ላለ አንድ ቀን የሚለውን ነው ከመቼ ነው የሚጀምረው ውዶ ከፈታበት ሰዓት ነው የሚጀምረው من ابتداء المس بعد الحدث ውዶ ጠፍቶበት ማበስ ከጀመረበት ሰዓት طيب ስለዚህ አራተኛ ቀን ሊመጣ ይችላል ማለት ነው ሶስት ቀን አልፎ አራተኛም ሊመጣ ይችላል ለምን ውዶ ሳይጠፋበት ብዙ ሰዓት ከሱቢ እስከ መግሪብ ከቆየ ማለት ነው እንደዚሁም በኹፍ ላይ ማበስ ከተፈቀደና ከተቻለ በጥምጣም ላይ ሴቶችን በሻርባቸው ላይ ማበስ ይችላሉ ኺላፍ አለው አይበቃ የሚሉ ሰዎች አሉ ግን ራጅሑ ይበቃል ነው አሁንም ሻርባቸው የማይወጣ ከሆነ ሊያወጡት የማይፈልጉ ከሆነ ጥምጣማቸውም እንዲፈታባቸው የማይፈልጉ ጉዞ ላይ ያለ ሰው ታውቃላችሁ ብዛታለው ጻር እያበሱ እንደዚሁ መስገድ ይችላሉ ማለት ይሰማል የሚቀጥል ይሰማል የሚቀጥለውን ሀዲስ ቅሩ ባለ ተራ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بسم الله الرحمن الرحيم وعن ثوبان رضي الله عنه قال بعث رسول الله صلى الله عليه وسلم سرية فأمرهم أن يمسحوا على العصائب يعني العمائم والتساخن يعني الخفاف رواه أحمد وأبو داود አይዋ አሁን ቅድም ያነሳነው ነው ሰውባን ስራውን አላህ ይውደድለትና ከሱ ተዘገበ ረዲየላሁ ዐንሁ ስራውን አላህ ይውደድለትና أنه قال እርሱ አለ ምን አለ بعث رسول الله صلى الله عليه وسلم የአላህ መልእክተኛ ላኩ بعث ማለት መላክ ምንን ሰርየተን ወታደር ማለት ነው ሰርያ የሚለው ወታደር ቁጥራቸው ውስን የሆኑ ወታደሮች ሰርያ ይባላሉ ሰርያ ቁጥራቸው ውስን የሆኑ ለምሳሌ ከአምስት ይነሳል ይላል ከአምስት እስከ 300 ያለ ወታደር ሰርያ ይባላል طيب ይሄ ህግ ነው ነብያችን አለይሂ ሰላቱ ወሰላም የተሳተፉበት ጦርነት ከሆነ ገዝዋ ነው የሚባለው እንዲሁ ዝም በውስን ሰዎችን አካባቢን እንዲቃኙና እንዲያው ደበቅ ብለው እንዲሄዱ ብዙ ሳያስነቁ የሚሄዱ ከሆነ ሰርያ ነው የሚባለው ሰርያ የተባለበት ለምንድን ነው ይላል لانها تسري في خفيه በድብቅ ስለሚሄዱ መታየት ስለማይፈልጉ ሰርያ የሚለው ስያሜ ተሰጣቸው ብዙ የዛ ድብድብቅ የሆኑ ውስን ውስን ወታደሮች ከሆኑ ሰራያ ይባላሉ ብዙ ብዛት ሲኖራቸው ሰራያ ይባላሉ አንዲት ቡድን ብቻ ከሆነች ሰርያ ትባላለች ማለት ነው እሷን ለሆነ ቦታ እና በሚልኳቸው ሰዓት ፈአመረሁም አዘዟቸው እነዛን ሷሃቦች አንየምሰሑ እያበሱ እንዲሰግዱ አለል አሳኢቢ በጥምጣማቸው ላይ አሳኢብ ማለት ጥምጣም ማለት ነው ያው ለሚጠመጠም ለሚቋጠር ለሚታሰር ነገር አሳኢብ ይባላል ያን العمائم ዝፈቷል ጥምጣም ማለት ነው የሱዳን ጥምጣም የሚጠመጥሙት ወተሳኺን ተሳኺን ማለት ሙቀት ሰጭ ማለት ነው። ያው ዝሮ ዝሮ ኹፍ ማለት ነው። ኹፍ የሚለበሰው ቅዝቃዜ በሚበዛበት ሀገር ሙቀት ይሰጣል ተብሎ ነው። እሱ በሱ ላይ ማበስን ፈቅደዋል። አህመድ ዘግበዋል፣ አቡ ዳው ዘግበዋል፣ ሐኪም ሐዲሱን ጥሩ ብለውታል ነው የሐዲሱ ደረጃው ሰሂህ ነው። አሁን የሐዲሱ ደረጃ ሰሂህ ነው ያለምንም ጥርጥር ማለት ነው። ጠይብ ከዚህ ሀዲስ የምንወስደው ትምህርት ምንድነው? በጥምጣም ላይ በኹፍ ላይ ጉዞ ላይ ያለ ሰው ማበስ ይችላል። ያው ጉዞ ላይ ስለተገኘ ነው እንጂ ጉዞ ላይ ያልሆነም ሰው እንዲሁ አንዳንዴ እንዳይወጣበት ከፈለገ ይችላል ብለናል። እንዳስፈላጊነቱ ሌላው አ በአገር ቤትም ይቻላል ብያቸዋለሁ። ታዕሊሙል ጀይሽ ነው። ወታደርን ወደሆነ ቦታ በምንልክበት ሰዓት ትምህርት መስጠት ያስፈልጋል። ለምሳሌ ሴት እንዳይገሉ፣ ህፃናትን እንዳይገሉ፣ ቀድሞ ደግሞ ጦርነት እንዳይከፍቱ መጀመሪያ አዛን ማዳመጥ እንዳለባቸው፣ አስተጋገዳቸው፣ አዛን አደራረግ፣ ማን ማሰገድ እንዳለበት፣ እንዴት መስገድ እንዳለባቸው ህግን ይሰጣል ነብዩ አለይሂ ሰላም። ስርዓት ያስይዛሉ። እዚህም አሁን የምናየው ሀታ የውዱ አደራረግንና የማበስን ጉዳይ አስተምረው ይልኳቸው እንደነበረ ነው እና ቁጥራቸውም ትንሽ የሚባሉ አይደሉም በርከት ያሉ ናቸው طيب የእስካሁኑን ይመስላል ነው የለን ሰዓት አለን عن عمر رضي الله تعالى عنه موقوف على أنس مرفوعا إذا توضأ أحدكم فلبس خفيه فليمس عليهما ولا يصلي ولا يصلي فيهما ولا يخلعهما إن شاء إلا من جناب أخرجه دار ولا حكم صححه. طيب. آه. ስትቀሪ ረጋ ብለሽ ቀሪ ጥሩ ነው አቀራሽ ጥሩ ነው ግን ትቸኩያለሽ وعن عمر ከዑመር ተዘገበ ረዲየላሁ አንሁ አላህ ይውደድላቸውና መውቁፈን ማለት እሳቸው ላይ የቆመ ሲሆን ነብያችን አሉ ብለው ሳይሆን ራሳቸው ላይ የቆመ ሆኖ ተዘግቧል ነው የዑመር አባባል ሆኖ ማለት ነው መውቁፍ ከተባለ የእሳቸው የራሳቸው አባባል ተደርጎ ተዘግቧል ወአን አነሲን ከአነስ ደግሞ ተዘግቧል መርፉዓን መርፎ ማለት ነብያችን ጋር የደረሰ ማለት ነው ከፍ ያለ ማለት ነው መርፎ ወደ ላይ ከፍ የተደረገ ማለት ነው ከፍታው ምንድነው ወደ ነብያችን የደረሰ ማለት ነው አድርገው ተዘግቧል በመውቁፍም በመርፎም መውቁፉ ከضعيف ነው የሚቆጠረው የመውቁፍ ሐዲስ ከضعيف ነው አይሰራበት ነበረ መርፎ ከሆነ ግን መርፎ ሆኖ ደግሞ ሷሂህ ከሆነ ይሰራበታል ምናሉ اذا توضأ احدكم አንዳችሁ ውዱእ በሚያደርግበት ሰዓት ከዚያም ፈለቢሰ ኹፈይሂ ሁለት ኹፎችን ከለበሰ ፈልየምሰህ አለይሂማ በላያቸው ላይ እያበሰ ይስገድ ወይም በላያቸው ላይ ይበስ ፈልየምሰህ ይበስ አለይሂማ በሁለቱ ኹፍ ላይ ወሊሰሊ ይስገድ ፊሂማ በሁለቱም በሁለቱም ኹፎች ይስገድባቸው ችግር የለም ወላ የኽለዕሁማ እንዳያወጣቸው እዚህ ጋር አሁን ካወጣ ትቀጣለህ አይደለም ኢንሻአ ነው አላየሽ ፍላጎት ካለው የመቀጠል ፍላጎት ካለው እንዳያወጣ ኢላ ሚን ጀናባ ከጀናባ ላይ ሲቀር ጀናባ እስከሆነ ጀናባ እስከሆነች አውጥቶ ማጠብ ግዴታ ነው ብለናል ቅድም አሁን አገር ቤት ላለ ሰው አንድ ቀን ከነሌቱ ብለናል። ለሙሳፊር ሶስት ቀን ብለናል። ማበስ የሚችለው የሚቻለው ማለት እንጂ ሙሳፊር ሆኖ አንድ ቀን ማቋረጥ ይችላል። አንድ ቀን ጀምሮ ማቋረጥ ይችላል። አገር ቤት ያለውም ሰው ሁለት ሶላቶችን በማበስ ሰግዶ ከዛ በኋላ ቢያቆም ችግር የለብንም። ችግር የሚኖረው መቼ ነው? ከመጠን በላይ ከሆነ ነው። ከተሰጠው ህግ በላይ ይራመዳል ነው አይቻልም። ወደደም ጠላም ፈለገም አልፈለገም ማለት ነው። ነገር ግን መቀነስ ይቻላል። መቀነስ ይቻላል። ለምሳሌ አንድ ሰው በ24 ሰዓት ውስጥ ከዛ ሀገር እንድትወጣ ቢባል የማይችለው ምንድነው? የማይ 24 ሰዓት ማለፍ ነው የማይችለው። 24 ሰዓትን ማለፍ አይችልም። ከዛ በፊት ግን በአንድ ሰዓት በሁለት ሰዓትም መውጣት ይችላል አሁንም እዚህ ጋር ለሙሳፊር ሶስት ቀን ለአገሩ አቀድ የተባለው ግዴታ መስሏቸው የሚገሩ ሰዎች አሉ ላ ግዴታ አይደለም ከዛ ማለፍ ነው የማይቻለው እንጂ ከዛ በታች እንደፈለጉ ማቆም ይችላሉ ነው የሚቀጥለው ባለ ተራቅራና እናቆማለን السلام عليكم ورحمة الله وبركاته عليكم السلام بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن أبي بكرة رضي الله عنه عن النبي صلى الله عليه وسلم أنه أنه رخص للمسافر ثلاثة أيام ولياليهن وللمقيم يوما وليلة إذا تطهر فلبث خفيه أن يمسح أن يمسح عليهما أخرجه الدار القطني وصححه ابن خزيمة ጠይብ አቡ በክርና አቡ ይለያያሉ እንዳያምታቷችሁ ወአን አቢ በክረተ ከአቡ በክራ ተዘገበ ረዲየላሁ አንሁ ስራውን አልልለትና አቡበክር አቡበክር አይደለም አቡበክራህ የተባለበት የሆነ ጦርነት ላይ የሆኑ ጥላቶች ምሽግ መሽገው አጥር አለ ዙሪያውን አጥር ነው በሩን ዘግተው በጭራሽ ማንም አይገባም ብለው መከላከል ሲጀምሩ በሆነ ስልት የሆነ ዘዴ ይጠቀምና የሆነች ገመድ አስሮ በድንጋይ ምናምን ነገር ወደ ውስጥ ይወረውራል። ጽሁፍ ነገር ጽፎ ማለት ነው። ያው ገመዱን ያዙልኝ ልንጠላጠልና ልውጣ ነው መልእክቱ። ያንን ሲወረውር ከውስጥ ያሉ ሰዎች በአጋጣሚ ያችን ገመድ ይዙልታል። በዛ ተንጠራሎ ሩጦ ገብቶ በሩን ከፈተው ይባላል። ይሄ ታሪክ እንዳይጠፋ አቡ በክራ የገመድ ባለቤት ማለት ነው። ለዛ ነው የተሰየመው ይባላል። እና አቡ በክራ ረዲየላሁ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ከነብያችን በመጥቀስ አነሁ ነብያችን ረኸሶ ፈቅደዋል ለሙሳፊር ثلاثه ايام ለሙሳፊር ሶስት ቀን እያበሰ መስገድ አንዴ በጦ ውዱእ አድርጎ ካጠለቀ በኋላና ከዛ በኋላ ውዶ ሲጠፋበት ውዶ ከጠፋበትና ማበስ ከጀመረበት ሰዓት ጀምሮ ሶስት ቀን ከነሌሊቱ ማለት ነው ወለያል ይሁንና ወሊል ሙቂሚ አገር ቤት ለተቀማጭ ደግሞ የውመን ወለይለተን ውዶ አድርጎ ካልሱን ለብሶ ከዛ ውዶ ጠፍቶበት ማበስ ከጀመረበት ሰዓት ጀምሮ አንድ ቀን ከነ ከነሌሊቱ 24 ሰዓት ይሄ ግን የፈቀዱት መቼ ነው? ኢዳ ተጧሃረ። ይሄ መስፈርት ነው። ኢዳ ተጧሃረ ማለት ተወዷ ማለት ነው። መጀመሪያ ንጽህና ከወሰደ ውዱ የተሟላ ውዱ ካደረገ ከለቢሰ ቀጥሎ ከለበሰ ነው። ኹፈይ ሁለት ኹፎችን አንየምሰሃ አለይሂማ እንዲያብስ ፈቅደዋል። ረከሶ አንየምሰሃ እዚህ ጋር የሚያያዘው አንየምሰሃ አለይሂማ የሚለው ረከሶ ከሚለው ጋር የሚያያዘው رخص النبي صلى الله عليه وسلم للمسافر فلا أن يمسح عليهما ثلاثة أيام ولياليهن عند مالت ورخص للمقيم أن يمسح عليهما يوما وليلة عند مالت እዚህ ጋር እንግዲህ ምንድነው ማበስ አንዳንዶች አጋጣሚ ጧት ብርድ በረደን ብለው ዝም ብለው ውዶ ሳያደርጉ ካስ ሊለብሱ ይችላሉ ላይ ዞ ሲመጣ ውዶ ሊያደርጉ ይፈልጋሉ የግድ ካልሳቸውን አውጥተው ማጠብ አለባቸው። ለምን? መጀመሪያ ያለ ውዱእ ስለለበሱ ማለት ነው። በውዱእ መልበስ ሸርጥ ነው። ረኸሶ ሲል ደሊሉን አላ አን ልመሳ አለ ልኹፈይን ሩኽሰቱን ለዓዚማ አብሶ መስገድ ዋጅብ አይደለም። አብሶ መስገድ ዋጅብ አይደለም። ዋጅቡ ማጠብ ነው። ነገር ግን በማጠቡ ፈንታ አብሰን እንድንሰግድ ፈቅደዋል ነው እያልን ያለው። ሩክሳ ቅድም ዘርዝሬዋለሁኝ። ማንኛውም ሰው ግዴታ ሲጣልበት እንደ ሁኔታው እንደ ባህሪው ነው የሚጣልበት። መንገደኛ ችግር ስለሚበዛበት ለሶስት ቀን ሲፈቀድለት፣ አገር ቤት ያለ ሰው ግን አንድ ቀን ከነሌሊቱ ነው የተፈቀደለት። ለምን? ያው ብዙ አስፈላጊ የጊዜ ጥረት የምናምን ችግር ስለማይኖርበት ማለት ነው። መኪና ያመልጠኛል ጓደኛ ጥሎኝ ይሄዳል የሚያስጨንቅ ነገር ስለሌለ ማለት ነው طيب ስለዚህ በጥቅሉ ሙቂም እና ሙሳፊር ያው ልዩነቱ ግልጽ ነው ሙቂም ሶላት የማያሳጥር ሲሆን ሙሳፊር የምንለው ሶላት ማሳጠር የሚችል ሲሆን ነው طيب بارك الله فيكم የዛሬው ደርሳችን ይሄን ይመስላል ጥያቄ ኡስታዝ አንድ ሐዲስ ነው የቀረው እኮ لجسد لله نذكر إن شاء الله بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن أبي وعن وعن أبي بن عمارة رضي الله عنه أنه قال يا رسول الله أمسح على الخفين أمسح على الخفين قال نعم قال يوما قال نعم قال ويومين قال نعم قال وثلاثة قال نعم وما شئت أخرجه أبو داود وقال ليس بالقوي طيب وعن أبي أبي ብዙ ሰዎች አሉ ያው በአባት ይለያሉ وعن أبي ከኡበይ ተዘገበው ኡበይ ማን ابن عمارة የዒማራ ልጅ ማለት ነው رضي الله عنه أنه قال እርሱ ያለ መሆኑ ተዘገበ ያ ረሱል አላህ አላቸው አንቱ የአላህ መልእክተኛ ሆይ አላቸው አምሰሁ አለ ልኹፈይኒ እዚህ ጋር አንዷ ሀምዝ ወድቃ ነው አምሰሑ ነበረ አምሰሁ አንዷ ጁዛ አልከሪም የቃላቱ ፊደላ ስለሆነች ራሱ አምሰሁ አብሳለሁ ማለት ነበረ ለጥያቄ ሲሆን አምሰሁ ነበር መሆን ያለበት አንዳንድ ጊዜ በድምጽ የምንጠቀመው አማርኛ አለ በአማርኛም ቢሆን አረበኛው ላይም የጥያቄ ፊደል ሳይጠቀሙ ጥያቄ አድርገው የሚያወሩ ማለት ነው። አምሳሁ የሚለው ቦታ ላይ አምሳሁ ማበስ አለብኝ አላቸው። አለል ኹፈይን በሁለቱ ኹፍ ላይ ሲላቸው ቃለ ነዓም አዎ ተምሰሁ ማለት ነው። ነዓም ማለት አዎ ታብሳለህ። ቃለ የውመን አንድ ቀን ሲላቸው አዎ አሉት። ወየውመይኒ አላቸው ሁለትም ሲላቸው አዎ አሉት። ወሰላሰተ አያሚን ሲሉት ሲላቸው አሁንም ነዓም አሉት ከቶም ከዛ በላይ ወማሽ ተጨምሯል እቺ ናት አሁን ችግሯ ሌላው ዘገባ ትክክል ነው ወማሽእተ ከዛም የፈለከውን አራትና አምስት ቀን ቀጥል ማለት ነው የሚሆነው ሐዲሱ ضعيف ለመሆኑ ካሳለፍናቸው ሰሂህ ሐዲሶች ጋር ይቃረናል ለሙሳፊር ሶስት ቀን ለሙቂም አንድ ቀን ነው የተባለው ከነ ሌሊቱ ይሄ ደግሞ ወማሽእተ አለ የፈለከውን ያህል እያበስክ መስገድ ትችላለህ ስለዚህ ሐዲሱ ضعيف ነው ብሎናል ምንም አንደክምም ሶሂህ ቢሆን ግን ምን ነበር የምንለው ሶሂህ ቢሆን የምንለው ቅድም ኢንሻ እንዳለው ቅድሙ ሐዲስ ምንድነው የምናደርገው ሙሳፊር ከሆነ በሶስት ቀን ውስጥ የፈለገውን ቀን ማበስ ይችላል የምንለው በሶስት ቀን ውስጥ ከዛ ማለፍ አይቻልም አ ሙቂም ከሆነ በ24 ሰዓት ውስጥ የፈለከውን ማበስ ትችላለህ ነው የምንለው እንጂ ከዛ ማለፍ አይቻልም ነበር የምንለው ግን ضعيف ነው ሐዲሱ ሶሂሁ ሊቃወምብን አይችልም ማለት ነው እዚህ ጋር አንድ የቀረ አለ ሐዲሱ አልቋል ነገር ግን ያልጠቀሳቸው ነገር አለ ምን ይመስላችኋል አብሶ መስገድ ላይ ሊጠቅሳቸው የሚገቡ ነገሮችን ኢብኑ ሀጀር እዚህ ጋር አሁን ያልጠቀሱት አለ መረጃ ያላመጡለት ያላነሱት ማለት ነው አንድ ሰው እግሩን ይሰበራል እጁ በተለይ ስፖርተኛ ተጫዋቾች እጃቸው ይሰበራል፣ ይጠገናሉ። እነሱ ሰዎች ምንድነው ማድረግ ያለባቸው? አንዳንድ ጊዜ ውሃ እንዳታጥቁት ሊባልም ይችላል። መፍታት የማይችል ነገርም ኖር ሊያጋጥም ይችላል። ጀቢራማ ቅድም አንስቻለሁኝ። ያው ዝሮ ዝሮ ይሄም ጀቢራ ይባላል። ጠይብ ጀቢራ ጀቢራ ማለት ተሰብሮ የተጠገነ ማለት ነው። ማበጡ አላ ከስርን አው ጁርህን ወይና በጥይት ይመታና አጋጣሚ ወይ አመልያ ይደረግና ይታሸጋል። ስብራት ምን የታሸገ ነገር ማለት ነው። ጅብስም ሊሆን ይችላል። በእንጨት የሚታሸጋለ በተለያዩ ነገሮች በፋሻ የሚታሸጋለ ይለያያል። ሁሉም እንደ በሽታውና እንደ ጥንካሬው እንደ ክብደቱ ማለት ነው። እና በሱ ላይ እንዴት ነው የማበስ ህግ እሱ ላይ ይጸድቃል አይጸድቅም ነው ማበስ ይችላል ግን ሰባበሱ እስካሁን ከነበረው ህግ የተለየ ነው የስካሁን ያለ በኹፍ ላይ ማበስ በውዶ መልበስ ሸርጥ ነው ብለናል አይደለ እጥግን ላይ ግን ውዶ ሳይኖረው ቢጠገንም ቢታሸግም አብሶ መስገድ ይችላል طيب እንደገና የታሸገውን ሙሉውን ነው የሚያብሰው በነገራችን ላይ ሙሉ ክንዱ ከታሸገ ሙሉ ክንዱ ነው የሚያብሰው ኩፍ ላይ ግን ከላይ ብቻ ያለው እጥግል ላይ ግን ሁሉም ነው የሚታበሰው በውዶ መልበስ ሸርጥ አይደለም አንድ በሉ ሁለተኛ የተወሰነ አይደለም የሚታበሰው ሁሉም ነው መታበስ ያለበት ሶስተኛ ሙቂ ሙሳፊር አይልም አገር ቤት ያለ መንገደኛ የሚባል ነገር የለም ተጠግኖ ከበሽተኛ ከተጠግኖ ከሆነ ሁልጊዜ ነው ሶስት ገደብ የለውም እስከ መቼ ሐታ የብራአ ቁስል ማለት ሰባራ ያ ነገር በቃው ተብሎ ሐኪሞች በቃው ብለው እስከሚፈቱ ድረስ እያበሱ መስገድ ይቻላል ሌላው ደግሞ የሚለይበት ህግ አለ አሁንም ጀናባም ቢሆን አይፈታም ቁስል ላይ ከሆነ ጀናባም ቢሆን አይፈታም በላው ሌላውን ሰውነቱን ያጥባል ሰባራውን ሙሉውን ያብሳል በርጥበት ብቻ ያብሳል طيب ያብሳል እንጂ ፈተህ መታጠብ አለብህ ፈተሽ መታጠብ አለብሽ የሚባል ነገር የለም ሰባራ ከሆነ ቁስል ከሆነ ችግር ከሆነ ማለት ነው ኩፍ ከሆነ ግን ጀናባ ላይ አውጥቶ ማጠብ ግዴታ ነው ብለናል ይችን ተጨማሪ ህግ ውሰዱ ማለት ነው ሲታሰርም በውዶ መታሰሩ ሸርጥ አይደለም እያቸዋለሁ هذا والله اعلم